السلام عليكم ورحمة الله وبركاته السمال مرحبا أهلا وسهلا الحمد لله وحده والصلاة والسلام على من لا نبي بعده أيها الإخوة والأخوات إن شاء الله تعالى የዛሬው ደርሳችን ከቡሉጉል መራም من أدلة الأحكام ሐዲስ ቁጥር 99 ነው ወይስ 100 99 እና 100 ያው የተያዘ ነው አላህ Subhanahu Wa Ta'ala እንግዲህ ያሳውቀን የሚጠቅመውን ነገር ሁሉ ይጨምረን ይያል من يقرأ المثنى فليتفضل مشكورا أو مشكورة السلام عليكم ورحمة الله وبركاته أستاذنا عليكم السلام ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين وعن سمورة رضي الله تعالى عنه قال قال رسول الله صلى الله عليه وسلم من توضع يوم الجمعة فبها ونعمت ومن اغتسل فالغسل أفضل رواء رواء الخمسة وحسنه وحسنه الترمذي طيب رواه ነው የምትያት ረዋኡ እንደት شكرا جزيلا لك የምትቀዱ ሰዎች ቅዱ እንዳትረሱ وعن سمورة ابن جندب سمورة ابن جندب የተሰኘው صحابي رضي الله عنه ስራውን አላህ Subhanahu Wa Ta'ala ይውደድለትና انه قال እርሱ አለ ምን አለ قال رسول الله صلى الله عليه وسلم የአላህ Subhanahu Wa Ta'ala መልእክተኛ አሉ ነው የሚለን ያሉት ነገር ሲያስቀምጥ መን ተወضአ ውዱእ ያደረገና የፈጸመ يوم الجمعه የጁሙዓ ቀን ፈቢሃ እሰየው ወኒዕመት አማረችም አሉ ወይም ደግሞ فبها ማለት فقد اخذ بالرخصه ቀለል ይዟል ይባላል ወኒዕመት الرخصه ይቺ ቀለል ያለችውን መያዙም ምንኛ አማረች አሉ አለ ወመን اغتسل የዛኑ የጁማዓ ቀን የታጠበ ደግሞ ታጥቦ ውዱ አድርጎ ተዘጋጅቶ የመጣ ማለት ነው ትጥበቱን ጨምሮ ለማለት ነው እንጂ ውዱ አይቀርም ጊዜም فالغسل افضل ተጥበቱ የተሻለና የበለጠ ነው አሉ አሳለፍነው ሐዲስ 99ኛው ላይ غسل يوم الجمعه واجب على كل محتلم የሚለው ግዴታ መሆኑን ያመለክት ነበር አቅመ አዳም የደረሰው ሁሉ ወንድ የጁሙዓ ቀን መታጠብ እንዳለበት ያሳይ ነበር ያሁኑ ደግሞ ውዳው የመጣም ሰው ሰየው ነው ጥሩ ነው የታጠበና ታጥቦ የመጣ ደግሞ የበለጠ የተሻለ ነው ሲሉ የቅድሙ የባለፈው ትዕዛዙ ዋጅብ አለመሆኑን ቢሆን ይመረጣል ማለት እንጂ ዋጅብ አለመሆኑን ይጠቁማል አሉ رواه الخمسه አምስቱ ዘግበውታል አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህና ኢማሙ አህመድ ማለት ነው وحسنه الترمذي ترمذي ከመዘግብን ባሻገር ጥሩ ሲሉ አሞካሽተውታል ነው የሚለው طيب ይሄ ሐዲስ ያኛውን ሐዲስ ይፈስራል ወይም ደግሞ ያኛው አላ ኩሊ ሙህተሊም ዋጅብ ነው ያሉት ሰውነቱ ለከረፋው ሲሆን ይሄ ኖርማል ለሆነው ሰው ነው ብለውም ለመተርጎም ሞክረዋል ዙሮ ዙሮ ያው ሱና ሙአከዳ ነው የሚሆነው እንጂ ሰውነቱ ንጹህ የሆነ ሰው መታጠቡ ዋጅብ ነው ጋነው ካልታጠበ ይቀጣል የሚባል ነገር የለም መቼም ከዚህ ሐዲስ የምንወስዳቸው ዋና ዋና ቁም ነገር ምንድነው የጀመረው ፈቢሃ ወኒዕመት ማለት ኒዕመት الخصله السنه ያው ሚንዳ እንደሚያ በውዱ መምጣቱም ራሱ አጅር እንደሚያስገኘው እንደሚያሰጠው ነው የሚያሳየውና ያም ደግሞ ምንኛ ያማረች እንደሆነች ነው እየገለጸ ያለው ከዛ ቀጥሎ استحباب غسل يوم الجمعه في يومها قبلها የጁማዓ ቀን ከጁማዓ ሶላት በፊት መታጠቡ ሱና እንደሆነ ነው ለማን ለሶላት ተብሎ መቼም መታጠበው ያው ከፈጀረበት ሰዓት ጀምሮ ታጠበ ሰው ታጠበ ይባላል አንዳንድ ፉቀሃዎች በታጠበው ትጥበትና በነበረው ውዶ ሲሰግድ ነው አጅሩን የሚያገኘው የሚል ነገር አላቸው ያው ዙሮ ዙሮ ጁማ ቀን ታጥቧል ከፈጀረ በኋላ ከዛ ውዶ ሊፈታ ይችላል ኋላ ደግሞ ውዶ አድርጎ መጣ ታጠበም ውዱ አደረገም ይባላል ይሄው ትክክለኛ የሚያሳየው ሐዲስ ሌላው ለመታጠብ ያልቻለ ሰው ችግር ነገር አጋጥሞት ወይም ችግር አላጋጠመው ሳይታጠብ መጣ በውዶ ብቻ ያ አድርጎት የመጣው ውዱ ለችግር መሆን ያለ ችግር ለጁማዓ ሶላት እንደሚያብቃቃ ያሳያል ነው ባይሆን የመታጠቡ አጅር አመለጠው ይባላል እንጂ ነው ይሄ ሐዲስ ግልጽ የሆነ ማብራሪያ ነው የጁሙዓ ቀን መታጠብ ግዴታ ላለመሆኑ ይላል ይሄን ስንል ግን يكون معارضا للحديث السابق الذي يفيد الوجوب واجب ነው ለሚለው ላሳለፍነው ሐዲስ እንደ ተቃራኒ ይታያል ለማንኛውም ጅምሁር ዑለማ በተረዱበት ነው የምንረዳው እሱ ምንድነው ان غسل يوم الجمعه مستحب غير واجب የሚለው ነው ማስረጃቸው ይሄ ዛሬ ያዝነው ሐዲስ ነው من توضأ يوم الجمعه فبها ونعمت ومن اغتسل فالغسل افضل የሚለው ነው طيب اخذ بالرخصه ونعمه الرخصه التي اخذ بها ومن اغتسل فقد زاد خيرا وهو افضل من الاقتصار على الوضوء وهذا حديث صحيح صريح بعلم الوجوب امام الالباني رجاله ثقات وله شواهد كثيره ብለዋል ብዙ ድጋፍ አለው ትክክል ነው ብለዋል አህለ الظاهر የሚባሉ እንደነ ኢብኑ ሐዝም ያሉ እንደነ ዳውድ الظاهر የሚባሉ የሐዲሱን ገጽታ ይዘው የሚሄዱ ደግሞ አሉ እነሱ ዋጅብ ነው ይላሉ ማስረጃቸው غسل يوم الجمعه واجب على كل محتلم في صحيح البخاري ያለ ሐዲስ في صحيح مسلم ያለ ሐዲስ ነውና ይላሉ እንደገና መንጃ ሚንኩም الجمعه የጁሙዓ ቀን የመጣ ሰው ከናንተ فليغتسل የሚል ደግሞ አለ ይሄን ማስረጃችን ይላሉ ጅምሁር ዑለማ ይሄንን ሐዲስ ይተረጉሙታል ማብራሪያ ይሰጡበታል ማለት ነው ምን ብለው وجوب اختيار لا وجوب الزامي መታጠቡ ግዴታ ነው አማራጭ የሌለው ጉዳይ ነው ለማለት ሳይሆን የምርጫ ግዴታ የሚባል አለ ለመረጠው ሰው ዋጅብ ይሆናል ማለት እንጂ ሁሉን በነፍስ ወከፍ ይወጅበታል ማለት አይደለም ለምሳሌ አንድ ሰው ብድግ ብሎ ሐቁከ ዋጅቡን አለየ አለ ሐቁከ ዋጅቡን አለየ ሐቅህን መስጠት በእኔ ግዴታ ነው አለ ልክ እንደዛ ነው ወሰም ጁማቴ ዋጅቡን የሚለው እንደዛ ነው የምንወስደው አሉ ሐዲሱ የተፈለገው ወሰም ጁማቴ ዋጅቡን የሚለውን የሚለውን ሐዲስ መናገር ወይም የመጣበት ምክንያቱ የተፈለገው የጁማዓ ቀን መታጠብ እንደቀላል ነገር እንዳይታይ ለማጠናከር ተፈልጎ ነው አሉ ጅምሁር ዑለማ ሼኹል እስላም ኢብኑ ተይሚየተ እዚህ ጋር መሐከል ሰፋሪ ሆነዋል ይላል ምናሉ مستحب ነው አሉ ነገር ግን መጥፎ ጠረን ያለው ሰው መታጠቡ ግዴታ ነው አሉ በዛኛው ሐዲስ ለመስራት ሰውነቱ ላልከረፋና ለችግር ለሌለበት ሰው ደግሞ ተወዳጅ ነው ጀምዕ ይባላል ይሄ መሐ ሰፋሪ ማለት ሐዲሶችን አገናኝቶ አስማምቶ መሄድ ማለት ነው እንደገና የሼኹል ኢስላም አቋም የሚያንጸባርቅ ሌላ ሐዲስ አለ ምን የሚል ነው ፊ ቡኻሪ ያለ ሐዲስ እንደማስታውሰው አዎ ሙስሊምም አለ ካነ الناس ينتابون الجمعه من منازلهم ومن العوالي فياتون بالعباء ويصيبهم الغبار فيخرج منهم منهم الريح فقال رسول الله صلى الله عليه وسلم لو انكم تطهرتم ليومكم هذا ሰዎች ራቅ ካለ ቦታ አዋሪ ኢማም ከመዲና ዙሪያ ይመጡ ነበር ወደ መዲና መስጊድ ሲመጡ ካፖርት ማምን ያው ኮት ለብሰው ይመጣሉ አቧራው ምኑ ያገኛቸዋል ከመጡ በኋላ መስጊድ ሲገቡ ሽታ ነገር ይመጣ ነበረ ጠረን ነገር ለዚህ ለቀናችሁ ለጁሙአ ቀን ብትታጠቡ በጣም ያማረ ነበረ ብለዋቸዋል እነዛን ሰዎች ሰውነታቸው ላይ የማይፈለግ ጠረን የመጣውን ይሄ ጉስም ጁሙአቲ ዋጅብ ነው على كل محتاج ለዚህ አይነቱ ማለት ነው ብለው ለመግለጽ ነው ሌላው ዋጅብ ነው ሄዱ ሰዎች አሉ ብለናል ያው خلاص ቀጥሉ يمتم يشاء السلام عليكم ورحمة الله وبركاته بسم الله الرحمن الرحيم وعن علي رضي الله عنه قال كان رسول الله صلى الله عليه وسلم يقرئنا القرآن ما لم يكن جنبا رواه الخمسة وهذا لفظ الترمذي وحسنه وعن علي كعلي بن ابي طالب ማለት ነው ታዋቂ ሰው ናቸው ረላሁ عنه قال كان النبي صلى الله عليه وسلم يقرؤون القرآن يقرؤون القرآن ቁርአን ያስነብቡን ነበር ካን ነብዩ ቢልም ካን ረሱላህም ችግር የለው ቁርአንን ያስነብቡን ነበረ ያቀሩን ነበረ ማለም የኩን ጁኑባ ጀናባ ባልሆኑ ሰዓት እዚህ ጋር መፍሁመል ሐዲሱ ምንድነው ጀናባ ባልሆኑ ጊዜ ያስቀሩን ነበር ማለት ከዚህ ምንረዳው ምንድነው ጀናባስ በሆኑ ጊዜ አያስቀሩንም ነው ጀናባ የሆነ ሰው ቁርአን መቅራት ወይም ማቅራት የለበትም ለሚለው ማስረጃ ይሄን ሐዲስ ነው የሚጠቀሙት رواه احمد والخمسه على سنكسر رواه احمد صدو والخمسه አይባልም رواه الخمسه ነው አምስቱ ዘግበውታል ነው ወይ ደግሞ رواه احمد ካለ والاربعه ነው መሆን ያለበት وهذا لفظ الترمذي ይሄ ትርሚዚ ለፍዝ ነው ቃላት ነው ቅንብር ነው وحسنه ሐዲሱን ደረጃውንም ሐሰን ብለውታል ጥሩ ብለውታል وصححه ابن حبان ابن حبان ደግሞ صحيح ብለውታል ከሐሰን በላይ ደረጃ ሰጥተውታል ነው ሐዲሱ ሶሂህ ነው በዛም በዚህ ማለት እሺ ካነ ረሱላህ ይፈعلوا ከዛ ከተባለ ይሄ ተግባር ተደጋጋሚ እንደሆነ ነው የሚያሳየው በሳቸው ላይ ካነ የሚባለው ብዙ ጊዜ ካነ ይፈعلوا ከዛ ለተደጋገመ ስራ ነው ይላል ወቀቱ استعملوا كان لإفادة مجرد الفعل እንደውም ይሄን አይነት ስራ እሳቸው ላይ ተከስቷል ለማለትም አንዳንድ ጊዜ ይጠቀሙታል ተክራርን ሳያመለክት የሚመጣበት ጊዜ አለ ነው አብዛኝ የሚመጣው ግን አረበኛ ቃል ላይ ካነ ረሱላህ ካነ ነብዩላህ ከተባለ يفعل كذا يقول كذا ተደጋጋሚ ያሳያል ነው ማለም يكن جنوبا አይ ሙደተ በቃ ማለም يكن جنوبا ማለት አይ ሙደተ በቃይ جنوبا የቅርኡን ቁርአን بمعنى ቁርአንን በእኛ ላይ ይቀሩልን ነበር ማለት ነው ቁርአን ያቀሩን ነበር ካነ ነብዩ ይቅሩና ቁርአን ማለም የኩን ጁኑባ ማለት ይቅሩና ተፈልገው እሳቸው ይቀራሉ እሳቸውን ሰምተን ደግሞ እኛ እንቀራለን ማለት ነው ወይعلمنا اياه بتلقينه اياه ለና እንዴት አገመቅራት እንዳለብን እሳቸው አንብበው በተግባር እያሳዩ እንድንከታተል ያደርጋ ያደርጉ ነበረ ማለት ነው ጀናባ እስካልሆኑ ድረስ ጀናባ እስከሆኑ አያስቀሩንም ነው ከዚህ ሐዲስ የምንረዳው ምንድነው تحريم قراءه القران الكريم على الجنوب ወንድም ይሁን ሴት ጀናባ በሆነ ሰው ላይ ቁርአን መቅራት ክልክል መሆኑን ነው እዚህ ጋር እንግዲህ ጅምሁሩ ዑለማ በጀናባ አስጠግተው ቀይሰው ነው ውዱ የሌለው ሰውም ቁርአን መንካት የለበትም የሚለው ነገር የሚያስቀምጡ ወይድኹሉ ፊ ኩሉ من عليه በጀናባ እየቀየስ ነው ማንኛው ويدخل فيه كل من عليه حادث اكبر ያው ጀናባ የሆነ ሲባል ያው ሁለት ጾታዎች ተገናኝተው ይሁን በህልምም ይሁን ጀናባ የሆነው ያው የተለያየ አህዋል አለው ከዛም ውጭ የሚደረግ ነገር አለ አይደል ሰዎች የሚጠቀሙት ሐራምም ቢሆን በዛ የሚጠቀሙት በዚህ የሚጠቀሙት ጀናባ የሆነ ሰው ቁርአን መቅራት የለበትም ነው قرأ رسول الله صلى الله عليه وسلم شيئا من القرآن ثم قال هكذا لمن ليس بجن ሌላ አንድ ዘገባ ያመጣሉ ቁርአን ቀሩና ነብያችን አለይሂ ሰላም እንደዚህ ነው እ ሊመለሰ ቢጁን ጀናባ ላልሆነ ሰው እንደዚህ መቅራት አለበት ብለው ተናግረዋል ይሄም እንዳይ ጀናባ የሆነ ሰው እንዳይቀራ ለማስተማርም ነው ነው ስለዚህ ጀናባ የሆነ ሰው ቁርአን መቅራት አይቻልም አንድ ማንቀጽ ሆነ ከዛ በላይ አይቻልም ይላሉ ሌላው جواز قراءه القران للمحدث حدثا اصغر ታናሹን የውዶ መጥፋት ያጋጠመው ሰው ታናሹ የውዶ መጥፋት ያጋጠመው ሰው መቅራት ይችላል ነው ለምን ማለም ይኩን ጅኑባ ማለት ከዛ በታች እስከሆነ ችግር የለውም ያስረዳልና ማለት ነው ሌላው ቁርአን ለመቅራት መሰባሰብ ቁርአን ተሰባስቦ መቅራት አንዱ እየቀራ ሌላው ማዳመጥ ከዛ ደግሞ አንዱ እየሞከረ እንደዚህ መማማር በላጭነት እንዳለው እንደውም ጥሩ እንደሆነ ነው በዚህ ዙሪያ በርካታ ሐዲሶች خيركم من تعلم القرآن وعلمه ሁሉም የሚያውቀው ሐዲስ ነው ቁርአን የተማረ ያስተማረ ከእናንተ ውስጥ በላጭ ማለት እሱ ነው ብለዋል ሌላው መجتمع قوم في بيت من بيوت الله يسلون كتاب الله ويتدارسون فيما فيما بينهم የሚለው ሐዲስም hatta መላእክታ በመላእክታ እንደሚታጀቡ ከአላህ ሰኪና እንደሚወርድላቸው ሁሉ ያመለክታል ማለት ነው طيب <clears throat> ሌላው አሁን ቁርአን አያስቀሩም አይቀሩም ማለት እንጂ እዛ አካባቢ መቀመጡ ጀናባ የሆነ ሰው ቁርአን ከሚቀሩ ሰዎች አካባቢ መቀመጡ ችግር የለውም አንዳንድ ሰው ጀናባ የሆነ ሰው እንደው ከተንቀሳቀሰ ዛፉም ሳሩም ሁሉም ይረግመዋል ብሎ የሚያወሩት ነገር አለ ሐዲስም መውዱዕ የሆነ ሐዲስ ማለት ነው እንደገና ቁርአን በሚቀሩ ሰዎች አካባቢ መገኘት እንደሌለበት እንደተነጀሰ የሚቆጥሩ ሰዎች አሉ ላ ان المؤمن لا ينجس ብለው ለአቡ ሁረይራ የተናገሩት ሐዲስ አለ ነብዩ አለይሂ ሰላም ጀናባ ሆኖ እሳቸው ጋር መቀመጥ ከብዶት በመሐከል ጠፍቶ ነበርና አብሯቸው እያለ የት ጠፍታ ሄዶ ሲሉት አይ አጋጣሚ ጀናባ ሆኜ ነበረ አንቱ ጋር መቀመጥ ከበደኝና ሄጄ ተጸዳድቼ መጣሁ ይጧሃር ብዬ ስላቸው ሱብሃንአላህ ብለው እነል ሙእሚነ ላይ የንጁስ ሙእሚን ኮይ ነጀስ ማዳምን ችግር ነበረው ብትቀመጥ አብረህ ምን ችግር አለው ብለው እስካልቀራነ እስካላቀራ ድረስ ጀናባ ሆኖ ቢቀመጥ ከሌሎች ጋር ችግር የለውም ነው ሌላው ቁርአንን ምን ያክል ከበሬታ እንደሚሰጠው ነው የሚያሳየው ቁርአን መወደዳቸው ቁርአን እንደመደጋገማቸው ጀናባ ሲሆኑ ከቁርአን የሚረቁምና የማይቀሩ የማይነኩ መሆናቸው ቁርአን በተቀደሰ ቦታ ላይ በጥሩ ቦታ ላይ በንጹህ ቦታ ላይ እንጂ በቆሻሻ ቦታ ላይ በተከለከሉ ቦታዎች ላይ የማይቀራ የማይነገር መሆኑን ነው እዚህ ጋር አያይዘው የሙዚቃ ቦታ የአሉባልታ ቦታ ተለያዩ መጥፎ ፎቶዎች ፊልሞች ማን ባሉበት አካባቢም መገለጥ የለበትም መቀራት የለበትም ያሉ ዑለማዎች انه لقران كريم في كتاب مكنون لا يمسه الا المطهرون ያው እንግዲህ ብዙዎች ሙፈሲሮች لا يمسه የሚለው ቁርአንን አይነካውም ለሙጠሃሩ ማለት ውዱ ያላቸው ንጹህ የሆኑ ሰዎች እንጂ ማለት ነው ብለው ይሄዱ አሉ ሌሎቹ انه لقران كريم ስለ ቁርአን ተናገረ ይሄ ቁርአን ደግሞ في كتاب مكنون በተከበረውና በተጠበቀው መጽሐፍ በለውሃል መህፉዝ ውስጥ ያለ የሆነ ላ የመስሁ ዶሚሩ ወደ ለውሃል መህፉዝ ነው የሚመለሰው እንጂ ወደ ቁርአን አይደለም ያሉ ሰዎች አሉ ለሙጠሃሩ በዛን ጊዜ መላእክቶች ሊሆን ነው ማለት ትርጉሙ ሌላ ደግሞ في صحف مكرمه مرفوعه مطهره የሚለው ሁሉ በማንሳት እንደገና ከሐዲስም ላይ መስሉ ቁርአን ኢላ ጧሂሩን የሚለውን በማምጣት ቁርአን ያለው ዶ መነካት የለበትም የሚለውን እንደው ጅምሁር ዑለማ ማለት ይቻላል አራቱ መዛቦች ይሄን ነው ይሄን አቋም ነው የሚያንጸባርቁት ያለው ቁርአን አይነካም የሚለው ነው ያ ያለው ቁርአን መንካት ኢሃና ነው ዝቅ ማረግ ነው ማስተናነስ ነው የሚሆነውና ቁርአን ያለውዱ መነካት የለበትም እንደውም ምናልባት ተፍሲር ከተቀላቀለ እንጂ ሙስሐፍ ከሆነ አይሆንም ይላሉ ከኺራፉም ለመውጣት ገና ጥንቃቄ ለማድረግ በውዱ ንኩ ያለ ውዱ ባትቀሩት ይመረጣል እንደው ከخلاف ለመውጣት ትክክለኛው አካሄድ ይሄ ነው እንኳን ይሄን ያ ጀምሁር ዑለማ ሲሄዱበት አንድም ሰው ቢናገረው ጥሩ ነገር ላይ ጥሩ ነገር ነው የሚያዘው ቁርአን ላይ ብዙ ዲፍረት አናድርግ ማነው ነው ችግር ሲያጋጥመን ካልሆነ በቀር ሲሆን ሰው ሲተኛ ቁርአን ውዱ ያድርግ ተብሏል ሱና ነው ሲተኝ ውዱ ማድረግ አሁን ወደ ሊመጣ ነው ግንኙነት አድርጎ ለመርገም ሲፈልግ ውዱ ያድርግ የተባለ ነው ለዚህ አይነት ተግባር እኮ ውዱ ያድርግ የተባለ ለቁርአን ውዱ ማድረግ ሊከብደን አይገባም ነው ቀጥሉ السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن أبي سعيد الخضري رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا أتى أحدكم أهله ثم أراد أن يعود فليتوضع بينهما وضوء رواه مسلم زاد, زاد الحاكم فإنه أنشط أنشط لعود وللأربعة نعم. عن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم ينام وهو جنوب من غير أن يمس أن يمس أن يمس ماء وهو معلول جزاكم الله خيرا استاذ طيب حديث ابو سعيد الخدري ناتشي ዘገቡታ وعن ابي سعيد الخدري ما وروي عن ابي سعيد الخدري ማለት ነው رضي الله عنه قال من قالوا قال رسول الله صلى الله عليه وسلم يا الله ملكتኛ አሉ ነው የሚሉት طيب من قالوا اذا اتى احدكم አንዳችሁ በሚመጣ ساعات قالوا اهله بالبيتون ይላል መምጣት የሚለው ይገባቸዋል መቼም ባለቤቱን በመጣ ሰዓት ይላሉ ታዳር ምን ተረጉሙት ثم اراد ان يعود ከዚያም ያው ተገናኝቶ ከዚያም ትንሽ ቆይቶ ثم የምትለው ቃል በአረበኛ አግኝታ ከመሆኗ ጋራ የሚመጣውን አረፍተ ነገር ካለፈው አረፍተ ነገር ጋር የምታያይዝ ከመሆኗ ጋር ክፍተት መኖሩን ታሳያለች በثم ከሆነ اذا اتى احدكم اهله ባለቤቱን በተገናኘ ሰዓት ثم اراد ከዚያ የቆየውን ቆይቶ ደግሞ ከፈለገና ካሰበ አን يعود ማለት መርገም አን يعود መርገም ማለት ነው ወይም መመለስ ማለት ነው መመለስም ወደ ነበረበት ማለት ነው ሲያደርገው ወደ ነበረው ተግባር ማለት ነው فليتوضا ውዱእ ያድርጋሉ በይነሁማ በመካከሉ በመጀመሪያውና በድጋሞሹ መካከል ውዱአን ውዱ ያድርጋሉ ፈለተወዱ ውዱአን ተውኪድ ይባላል ይሄ ውዱ ያድርግ ሲባል ታውቋል ውዱአን ውዱ ማድረግን ያድርግ ማለት ነው ደገሙ ተውኪድ ይባላል ማጠናከር ነገሩን ማለት ነው ረዋሁ ሙስሊም ሙስሊም ዘግቦታል ይሄ ለውጁብ አይደለም ይመረጣል ማለት ነው እዛዙ ግዳጅ አይደለም ግን ውዱ ማረጉ ጥሩ ነው ጥሩ ነው ሲገልጹ ዛዳ አልሐኪም فانه انشط للعود فانه የውዱ ማድረጉ አንሸጡ ሞራል ሰጪ ነው للعود ለመመለስ ወይም ለመድገም ሞራል ይሰጣል ጥንካሬ ይሰጣል ኃይል ይጨምራልና በተለይ ቢታጠብ ደግሞ የበለጠ ስለዚህ ተውርጉ የሚለው ያው ይሄን ብታረጉ ጥሩ ነውና ይሄን አድርጉ ለማለት እንጂ ብትተውት የሚያስቀጣው ትእዛዝ አይደለም ማለት ነው ወለልአርባዓቲ አራቱ በዘገቡት ከኩቱበ ሲታ አራቱ በዘገቡት ከቡኻሪና ሙስሊም ውጭ ያሉት عن عائشه كعائشه بمتقس رضي الله عنها انها قالت አለች ምን አለች ካነ ረሱላህ ሰለላሁ ዐለይሂ ወሰለም የናሙ ይተኙ ነበረ ወሆ ጁኑብን ጀናብተኛ ሆነው ይተኙ ነበር ሳይታጠቡ ማለት ነው من غير ان يمس ماء ሳይነኩ ውሃ ምን ማለት ነው ውሃ ሳይነኩማ ውዱ ሳያረጉ ማለት አይደለም من غير ان يمس ماء الغسل መታጠቢያው የመታጠቢያው ውሃ ሳይነኩ ማለት እንጂ ውዱ አድርገው እንደሚተኙማ ደግሞ ወደፊትም የሚያመለክታል ሲመጣል ያለፉ ሐዲሶችም አንዳንድ ሐዲሶች አሉ ማለት ነው ባይሆን ይሄ ወሆ ማዕሉሉን ሐዲሱ በሽተኛ ነው እያለ የትኛው ተጨማሪች ከአይሻ የተዘገበችው ማለት ነው እንጂ ላይኛው ሙስሊም ነው ሰሂህ ነው ችግር የለው መርገም የፈለገ ሰው የሚለው ሙስሊም ነው ሰውነቱ አያጠራጥርም ታችኛው ግን ውሃ ሳይነኩ ይተኙ ነበር የሚለውን አጣጥለውታል ማለት ነው ግን ኢማሙ ተርሚዚ የሚል ነገር አለ ሷሂህ ከሆነ ሐዲሱ ይላሉ ላ የመሱ ማአል ገስል ማለት ትርጉም እንሰጠዋለን ምን ብለን የውዱ አይነኩም ማለት ሳይሆን ውሃ የሚባል ነገር አይነኩም ሳይሆን የትጥበት ውሃ ሳይነኩ ማለት ነው ብለን ተረጉመዋለን ከዛኛው ጋር እንዲገጥምላቸው ማለት ነው የትጥበት ውሃ ሳይነኩ ይተኙ ነበር ውዱ አድርገው ሲተኙ ነበረ የሚለው ጋራ ወይም ለመርገም ሲፈልጉ ውዱ አድርጉ ነበር ከሚለው ጋር ይስማማል ነው ሌላ في الصحيحين ያለ ሐዲስ አለ بانه صلى الله عليه وسلم كان يتوضا لاجل النوم ሊተኙ ሲፈልጉ ጀናባ ሆነው ይታጠቡ ነበር ማነው ውዱእ ያደርጉ ነበረ ለመብላት ሲፈልጉም ጀናባ ሆነው ውዱእ ያደርጉ ነበረ ውሃ ለመጠጣት ሲፈልጉም ተሙ ማነው ውዱእ ያደርጉ ነበረ ወልጅማ ግንኙነት ለመርገምም ሲፈልጉ ጀናባ ሆነው መጀመሪያ ደግሞ እንደው ለመርገም ሲፈልጉም ውዱእ ያደርጉ ነበረ የሚለው ፍሰሃን ያለው ሐዲስ አለና እዛ ጋር እንዲስማማ የትጥበት ውሃ ሳይነኩ ይተኙ ነበር ብሎ መተርጎሙ የተሻለ ይሆናል ነው ለማንኛውም ከዚህ ሀዲስ የምንወስደው ምንድነው ባለቤቱን የተገናኘ ሰው ከዚያም መድገም ወይም ድጋሚ መመለስ የፈለገ ሰው በመሐከል ውዶ ማድረጉ በሁለት ተግባር መሐከል ውዶ ማድረጉ ተወዳጅነት አለው የሚለውን ነው ነገር ግን ይህን ስንል ያው ይወደዳል ማለት እንጂ ሚስቶቹን አንዷን አይደለም ሁለት ሶስት ያለውም ሰው ካለ ጀናባውን ዝሞ ሳያነሰ ሁሉም ጋር መድረስም እንደሚችል ነው የሚያሳዩት ሀዲሶቹ ማለት ነው መድገም ሲፈልግ የሚለው ሀዲስ እዛቸው መጀመሪያው ሚስቱ ላይ ሊሆን ይችላል ሌላዋ ላይ ሊሆንም ይችላል ሁለቱም ያስከዳል ዑሙም አለው ብለዋል መርገም የፈለገ ሲል እሷኑ ነው ሌላዋን ነው ላለው ሰው ሌላም ሊሆን ትችላለህ ሐዲሱ ዑሙም ነው ሁሉም ያጠቃልላል ممكن ان تكون هي الموضوعات اولا او الزوجه الاخرى لمن عنده اكثر من واحده ማለት ነው ያው ውዱ አድርግም የተባለው በመሐከል ቢታጠብ የሚመረጣል ይወደዳ የተባለበት አንሸጡ ሌላ አውድ ነው አንድ ሰው ግንኙነት በሚያደርግ ሰዓት ፈሳሽ በሚፈሰው ሰዓት የሚሰማ ድክመት አለ ብለናል የሚጎለው ጥንካሬ አለ ብለናል የነበረው ጥንካሬ ይጎላዋል ብለናል በውዶ በሚያደርግበትና በሚታጠበት ሰዓት ያ ሞራሉ ያ ኃይሉ ይመለሳል ከውዶ የበለጠ ተጥበቱ ይመረጣል ነው ሌላው ግንኙነት አድርጎ መተኛት እንደሚቻል ነው ጀናባ አኳ ቢሆን መቻሉን ይቻላል ግን ደግሞ መታጠብ ካቃተው ውዶ ቢያደርግ ደግሞ ይመረጣል ከቢታጠብ ደግሞ የበለጠ የተሻለ ይሆናል ነው ሌላ አንድ ሐዲስ አለ እዚሁ ጋር የሚሄድ አንድ ሰው ዑመር ናቸው ጠየቁት እንደውም ያ ረሱላህ አይና ሙሐዱና ወሆ ጁኑቡን አሏቸው አንድ ሰው ጀናባ ሆኖ መተኛት ይችላል ወይ ወንድም ሆነ ሴት ያው አሐዱ ረሱል ምናሉ ሰለላሁ ዐለይሂ ወሰለም قال نعم አዎ አሉና اذا توضأ ውዶ ካደረገ አሉ ውዶ ካደረገ ይቻላል ሲሉ ያለ ውዶ አይቻልም ነበር መፈሙ ነገር ግን ያው በላጅነት ለመጠቆም ቦታ ማለት ነው ሌላው አን ነብይ ሰለላሁ ዐለይሂ ወሰለም ረخص للجنوب اذا اراد ان ياكل او يشرب او ينام ان يتوضا له للصلاه ታጥብ ያልቻለ ሰው ቢያንስ በውዱ አንድ መስራት ይመረጣል ነው ያው ውዶ ሳያደርግ መተኛቱ ጀናባ ሆኖ خلاف አለው ዛሂርያዎች አይቻልም እንዴ እንደው ይሄን ሐዲስ በመያዝ اذا توضا የሚለውን ሐዲስ በመያዝ ጀናባ የሆነ ሰው እንደው ቢያንስ ቢያንስ ውዶ ሳያደርግ መተኛት አይችልም የሚል ነገር አላቸው ኢማሙ አህመድ ግን ይችላል እንደው ይወደዳል በውዶ መሆኑ ማለት እንጂ ያለ ምንም ከራህ ይቻላል መተኛቱ በጀናባ የሆነ ሰው ብለዋል طيب قدم وعن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم إذا اغتسل من الجنابة يبدأ فيغسل بيديه ثم يفرغ بيمينه على شماله فيغسل فرجه ثم يتوضأ ثم يأخذ الماء فيدخل أصابعه في أصول الشعر ثم حفن على رأسه ثلاث حفنات ثم أفاض على سائر جسده ثم غسل ثم غسل رجليه متفق عليه واللفظ لمسلم ولهما في حديث ميمونة ثم أفرغ على فرجه فغسله بشماله ثم ضرب بها الأرض وفي رواية فمسح بالتراب وفي آخره ثم أتيته بالمنديل فرده وفيه وجعل ينفض الماء بيده جزاك الله خيرا وبارك فيك وزادك علما انطرونك الراشو آه، وعن عائشة رضي الله عنها عائشة سروان الله سبحانه وتعالى يولد الله أنها قالت عالج ካነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ምን اذا اغتسل من الجنابه ከጀናባ መታጠብን በሚያስቡ በሚፈልጉ ሰዓት የብደኡ የሚጀምሩ ነበሩ فيغسلوا ያጥባሉ የደይ ሁለት እጆቻቸውን የርስ ይባል ከተደረገ ያው ልንበላ ምን ታጠበው እስከ ክርኑ ድረስ ያለው ብቻ ነው ቅልጥሙን አያካትም ክንዱን አያካትም ማለት ነው فيغسل يديه ያው እጆቹን ብቻ መዳፎችና ውጭ ግዱን ያጥባሉ ከዚያ ثم يفرغ بيمينه በቀኝ እጃቸው ያፈሳሉ አላ ሽማል እግራጃቸው ላይ ያሁኑ ቧንቧ ስለሆነ ብዙ አስቸግረንም ያው ለዩን መያዝ ብቻ ነው ወይም ፊሹን ማለት ነው ያን ጊዜ ግን ይብርቅ ስለነበረ ወይም ቀርበታ ስለነበረ የሚጠቀሙት በቀኝ እጃቸው ያፈሳሉ እግራጃቸው ላይ በግራጃቸው ደግሞ ብልታቸው ጋር ይደፋሉ ያጥባሉ እዛው ላይ ማለት ነው فيغسل فرجه ከዛ ብልታቸው ፈርጅ የሚለው እንግዲህ ሁለቱንም ያካትታል ጃ ማለት ነው ሁለቱንም ቦታ ثم يتوضؤ ከዚያ ውዱ ያደርጋሉ እዚህ ጋር በደንብ የምትይዙልኝ ነገር ምንድነው መጀመሪያ የሚያደርጉ ምንድነው አንዳንድ ሰው ዝም ብሎ ውሃውን አፈሶ ብልቱ ላይ ያጥባል እጁ ደረቅ እንደሆነ ማላ መጀመሪያ እጅ መታጠብ አለበት መርጠብ አለበት ይሄ መሳም ይሉታል የእጃችን ይሄ አሻራ ምን የሚባለው ውሃን የመሳ ባህሪ ያለው ይላሉ ይጠጣል ስለዚህ መጀመሪያ ንጹህ ውሃ ወደ ውስጥ እንዲገባ እጁ ላይ ከዚያ ውሃ ቆሻሻው ሲመጣ እጁ ውሃ ነስሯል መንኳረጥ ብቻ ነው ወደ ሰውነቱ አይገባም ስለዚህ መጀመሪያ እጅ ይታጠባል ነው በንጹህ ውሃ ከዚያ በኋላ ወደ ብልት ውሃ ይደፋል ብልቱን ያጥባ ሁለቱንም ማለት ነው ከዚያ በኋላ ስንጃ ከጨረሰ በኋላ ምን ያደርጋል አሁንም ሲያረግበት እጁን ግድግዳ ላይ ወይ ድንጋይ ላይ ወይ አሁን ሳሙና አለ ያጥባል ያጸዳል እንላለን ይሄ ነው መሆን ያለበት ያጸዳል ከዚያ በኋላ ثم يتوضؤ ከዚያ ውዱ ያደርጋሉ በዚህ መልኩ መታጠብ ያለባቸው ثم ياخذ الماء ከዛ ውሃ ይዛሉ فيدخل ያስገባሉ አሷቢያው ጣቶቻቸውን في وصل الشعر ያው ጸጉራቸው በጣም ብዙ የተከማቸ ስለነበረ እዛ ውስጥ እጃቸውን እየከፋፈሉ ያስገቡና ውሃ በዛ ይለቁበታል ማለት ነው ثم حفن ከዛ ይዘግናሉ حفن بمعنى حفي እንደማለት ነው على راسه ራሳቸው ላይ ከላይ ثلاث حفنات ሶስት ፍኝማት በእጃቸው ፍኝ እያያዙ ራሳቸው ላይ መድፋት ማለት ነው ራሳቸው ሶስት ጊዜ ማጠብ ثم افاض ከዛ ቀጥሎ አላ ሳኢር ጀሰይ በሙላው ሰውነታቸው ላይ ቀኝ ነው የሚያስቀድሙት በቀኝ በኩል ያጥባሉ ከዛ ግራ እያሉ ይቀጥላሉ መጨረሻ ላይ ثم غسل رجليه እግሮቻቸውን አጽድተው አንድ ሞደ ጫማ አንድ ሞደ ንጹህ ያስገባሉ እግራቸውን ማለት ነው ይሄ ሙተፈቅ አለይህ ነው ቡኻሪ ሙስሊም የዘገቡት ነው ቅንብሩ ግን ለፍዙ ለሙስሊም ሙስሊም ነው ወለሁማ ለቡኻሪ من حديث ميمونه كميمونه حديث ميمونه زوجة رسول الله صلى الله عليه وسلم የቀደሙ ከአይሻ ነበረ አሁን ደግሞ ከመይሙና ثم افرغ على فرجه ብልታቸው ላይ ውሃ ደፉና ታለ ስታብራራው ወገሰለሁ አጠቡት ቢሽማሊ በግራ እጃቸው ብልታቸው ካጠቡና ካስተናጁ በኋላ ምን አደረጉ የቅድሙ ሐዲስ ثم ተወዱአ ነው የሚለው ለዛ ነው ማብራሪያ የሰጠሁት ثم ضرب بها على الارض ضرب ለመምታት ብቻ እንዳይመስላችሁ ضرب ወደ 30 ትርጉም አለው አንዱ መምታት ነው የምናቀው ضرب ضرب ነው አንዱ መጓዝ ነው ጉዞ መጓዝ ضرب ይባላል እ ትርፍ የኩልም ሙዳረባ ይባላል ብዙ ትርጉም አለው እዚህ ጋር ዶረበ ማለት እጃቸውን መሬት ላይ ጣል አደረጉት ማለት ነው ዶረበ ቢሃ አልአርዶ መሬት ላይ አደረጉና ፈገፈጉት ያ ያሳንጁበትን እጃቸውን ማለት ነው ከዛ በውሃ ያጸዱታል ከዛ በኋላ ነው የሚያደርጉት ነው ወፍሪ ሪዋያትን አለው ዶረበ ሲተረጉመው በሌላ ዘገባ ፈመሰሐሁማ ፈገፈጓቸው አበሷቸው ቢቱራቢ ባፈር የሚልም አለ አልሐዲስ يفسر بعضه بعضا كما ان بعض الايات تفسر بعض الايات የቁርአን አንቀጾች ሌላውን የቁርአን አንቀጽ እንደሚያብራሩት ሁሉ አንዳንድ ሐዲሶች ሐዲስን ራሱ ያብራራሉ ተረጉማሉ ነው ዶረበ ምንድነው ትርጉሙ ብሎ አረበኛ ብቻ መምታት ብቻ የሚያቅሰው እንዳይቸገር ثم ضرب بها الارض ማለት ثم مسحهما بالتراب ማለት ነው ብሎ ይተረጉመዋል ማለት ነው وفي اخره الزه حادث መጨረሻ ላይ መይሙና በዘገበችው ዘገባ ثم اتيته بالمنديل ትላለች ፎጣ መጣሁላቸው አሁን ገላ ታጥበን ፎጣ ነው የምንጠቀመው ፎጣ መጣሁላቸው ምንዲልና ፈረደሁ አልተቀበሉኝ መለሱት ትላለች ገላው የታጠበ ሰው ሻወር ወስዶ የሚለብሰው ልብስ አለ አሁን ላይ ወይ የሚያደርቅበት ፎጣ አለ እሳቸው ያን ያደርጋል ተብሎ ሲሰጡ ፈረደሁ ከዛ ወፊህ ዘው ሐዲስ ላይ ወጀዓለ ينفض الماء ውሃን ያራግፉ ጀመር በየዲህ በእጃቸው ወጀዓለ ينفض ማለት ያራግፉ ጀመር ያራግፉ ገቡ ማለት ነው አልማ ውሃን ከሰውነታቸው ላይ በየዲ በእጃቸው መጭመቅ ማለት ነው ገላውን ታጥቦ የገጠር ሰው ያው መንዲል የለው አይደል ፎጣ የለም ዝም ብሎ ጥርጥር የሚያደርገው ሰውነቱን ማለት ነው ልክ እንደዛ አደረጉት ማለት ነው እዚህ ጋር አሁን ፎጣ አለመቀበላቸው አይቻልም ማለታቸው ነው አለመቻል ነው ያሳይም አይቻል ብሎ ይናገሩ ነው በእንዛ ቢሆን አለመፈለጋቸውን ነው የሚያሳየው አለመፈለግ ደግሞ በላጩ አለመጠቀሙ መሆን ያሳያል እንጂ ክልክልነትን አያሳይም ስለዚህ ዑለማዎች ምን አሉ ፎጣ ባይጠቀም እሰየው ጥሩ ነው ቢጠቀምም ሐራምነት የለውም ብለዋል ሌላው ሐዲስ ምንድነው የሚለው ይሄን ሲያብራሩ አሁን መንዲል ነው ያለው እዚህ ጋር ሌላው ሐዲስ ደግሞ ፈናወልቱ ኺርቀተን የሚላል አንዱ ሐዲስ ሌላ ሐዲስ ሲመጣባችሁ እንዳያምታታችሁ ነው የምገልጽላችሁ አንዳንድ ጊዜ ፈናወልቱ ኺርቀተን ቅዳጅ ልብስ ሰጠኋቸው ቁራጭ ልብስ ሰጠኋቸው ፎጣ ማለት እሱ ነው ፈለም ፈለም يردها አጅብ ነው ደግሞ ይሄስ ፈለም يردها حرام ይሄን የሚለኝ ግን ፈለም يردها ከሆነ ምንድነው አሁን የቀራ ነው ፈረ መለሷት ማለት ነው ፈለም يردها ካለ ግን አልመለሷትም ተቀብለውኛል ነው የሚያሳየው ስለዚህ ምን እናደርጋለን አዛሃር ሲጋር እንስማማለን ፈለም يردها ሳይሆን የምናነበው ፈለም يريدها ፈለም يريدها አልፈለጓትም ይሆናል ትርጉሙ ቃል ተቀበሉኝም ከሚለው ጋር ይስማማል ማለት ነው والتخفيف اصح ነው የሚለው እንደው እንደውም በሸዳ ያነበቡ ሰዎች ተምታቶባቸው ነው ፈለም ይሪድሃ የሚለውን እናነባለን ብለው ፈለም ይሩድሃ ብለውት ነው ነው አንዳንድ ቃል ያደናግራል ይሪድና የሩድ ቃላቱ አንድ ነው አጻጻፉ በማዕናው የሚያቅ ብቻ ሰው የሚለየው ሙዱ ቡርንና ሙደበር የሚለው ቃል የሚያምታታው ሁሉ ማለት ነው እሺ ከዚህ ሐዲስ የምንወስደው ምንድነው የነብያችን አለይሂ ሰላቱ ወሰለም ከጀናባ ገላቸውን ሲታጠቡ በምን መኩ ይታጠቡ እንደነበር በምን እንደሚጀምሩ እንዴት እንደሚያደርጉ ቅደም ተከተል በደም ያየ ነው ቀኝ እጅ የቆሻሻ ማጠቢያ አይደለም ንጹህ ያፈሳል ግራ ግን ቆሻሻ ቦታዎችን ያስለቅቃል ከዛ ሙሉ የሆነ ውዱእ እናደርጋለን ከዛ በኋላ ጸጉራችን ከፋፍለን ውሃ እንለቅበታለን ሶስት ጊዜ ከዛ በኋላ ሀገራችንን እንደዛው ሶስት ጊዜ እየደፋን እስከሚጠራ እንታጠባለን ይሄ ነው ሱናው ነው እሺ እና ውሃን በፎጣ መጠቀም ቢቻልም እንዲሁ በእጅ ብቻ ጨምቆ መላቀቅም መጨረስም ይቻላል ነው ቀጥሉ بسم الله وعن أم سلمة رضي الله تعالى عنها قالت قلت يا رسول الله إني امرأة أشد شعر رأسي أف أفأقد أف أفأقده لعد أفأقده أفأنقده لغسل الجنابة وفي رواية والحيضة قال لا إنما يكفيك أن تحثي على رأسك ثلاث حثيات رواه مسلم طيب ኡሙ ሰለማ የነብያችን አለይሂ ሰላቱ ሰላም ባለቤት ናቸው ከሳቸው ተዘገበ ስራችን ይላቸውና ሐቃር ሷም ማለች ማለት ነው ያ ረሱላህ ኢኒ ምራአቱን ሴት ነኝ ሴት መሆኗን አይጠፋቸዋል የሚሳቸው አይደል ስለዚህ እንደውኒ ለምሳሌ ሰው ነው ብለን የምናወራው ነገር አለ ሰውነታችን ሳይጠፋን ማለት ነው እኒም ራአቱን ሴት ነኝ አሹዱ ሻረ ራሲ የራሴን ጸጉር የማስር የምፈትን የምሰራ ማለቷ ነው ራስ የምሰራ ሰው ነኝ ለማለት ነው እንጂ አሁን ሴትነቷ ጠፍቶ አይደለም አፋ አንቁዱሁ እና ማፍረስ አለብኝን መፍታት አለብኝ ሊቁስል ጀናበት ለጀናባ ተጥበት ብዬ ጀናባ ከጀናባ ለመታጠብ ያንን ስለት መፍታት አለብኝ ወይ ስትላቸው ወፍሬዋቲ ወልሐይዶቲ ለወራባም ጨርሼ ስታጠብ ማለት ነው ወራባይቼ ስጨርስ መታጠባኝና ለዛም ስታጠብ መፍታት አለብኝ ስትላቸው ቃለላ የለብሽም አሏት انما يكفيك የሚያብቃቃሽ አንተህሲ على راسك ራስሽ ላይ መድፋት ነው ثلاث حثيات ሶስት ጊዜ እየዘገንሽ መድፋት ነው የሚጠበቅብሽ እና ስደፊበት ስሬቱ ላይ ራሱ ውሃው ይደርሳል ያን ጊዜ ተገላገልሽ ማለት ነው እንጂ ከዛ ያለፈ የምትገደጅበት ነገር የለም ስሬት መፍታት ነው አሁን ብዙ ሴቶች ይጠይቃሉ አይደል ስሬት መፍታት ያለብኝ ወይ የለብኝ የሚነሳው ይሄን ሐዲስ ካለ መቅራት ነው እንግዲህ ካቀሩ خلاص ከተወዙ አገኛችሁ ታያስፈልጋችሁ طيب ስሬት አይፈታም ለጀናባም ሆነ ለወር አበባ ለጁሙአስ ከላለውስ ያማ እንደውም በይበልጥ ነው ከተፈታ መፈታት የነበረበት ለጀናባው ነበር እንጂ ከዛ ውጭ ላለውም እንደውም የበለጠ መፍታት አያስፈልግም የሚለውን ያመለክታል ነው እንግዲህ ያው አንደኛ ሴቶች መሰራት የሚለውን ነገር ስሬት ያው ሱና ነው ነብዩ አለይሂ ሰላቱ ሰላም እያወቁ ያጸደቁት ነው ማለት ነው በዛው አጋጣሚ ያስፈልጋል ማወቅ ማለት ነው መሰራት ምናልባት አንዳንድ ጊዜ ካፊሮች ማለት እንዳይመስለን በተለይ አማራው ክልል ትግራይ ክልል ስናየው የነሱ ሱና መስ እንዳይታያችሁ መሰራት የሷሃቦች ሴቶች የሚሰሩት ነው ባይሆን መቀጠል የትግራው ክልል እና የአማራው ሳይቀጥል አይቀርም ሁሉም ቢሆንም በዛ ብሎ የሚታየው ለማፈልግ ነው ሴት ልጅ ካላት ጸጉር ውጭ ምንም ሆነ ምን ዊጊ ወላ ምን እየተባለ መጨመር አይቻልም ክልክል ነው ያለውን መሰራት ግን ይቻላል ሳይሰሩም እንደዚሁ በጸጉር ማስያዣ መያዙም ችግር የለውም ይቻላል ነው እሺ አላየህ ውሃ በጀናባና በወራባ ጊዜ መዳረስ ነው የሚፈልገው ይዳረስ ነው ቀጥሉ ከማ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته إن شاء الله أي لما أسأل وعن وعن عائشة رضي الله تعالى عنها قالت قال رسول الله صلى الله عليه وسلم إني لا أهل أهل المسجد لحيث لحائد ولا جنوب رواه أبو داود وصححه ابن خزيمة طيب አሁን ይሄ ወደ ሌላ ሁክም እየሄደ ነው አለፈው ሐዲስ ላይ አንድ ነገር ለመጥቀስ ወልሐይዶት የምትለው ጭማሪ ያለች ብሎ ነበርና ሼኹል አልባኒ ሽድናት ወልሐይዶት የምትለው ቃላት ሻዝናት ማለት ያው በርካታ ሰዎች የዘገቡትን ትክክለኛውን ሐዲስ የነቀፈ የተቃነም ተጨማሪ ቃል ነች የሚል ነገር አላቸው ወፊ ሪዋያት ወልሐይዶት የምትለውን ማለት ነው እሷ የለችም የሚል ነገር አመጣዋል እንደገና ተቃራኒውን ሐዲስ ያመጡት አይሻ ጠየቀች ይላል አን ነብዩ አን ነብዩ ሰለላሁ ዐለይሂ ወሰለም قال لها اذا كنت حائضا فانقضي راسك وامتشطي ሀይደ ወራባ ላይ በምተኝና በምጨርሽበት ሰዓትና ገላሽን በምታጠቢበት ሰዓት ስሬትሽን ፍቺ አበጥሪው በዝመኩ ታጠቢው ብለዋታል የሚል ነገር የሰይ ቡኻሪ ያለ ሐዲስ ያመጣሉ ይሄ ሐዲስ ደግሞ መፍታት ግዴታ እንደሆነ ወራባ ላይ መፍታት ግዴታ እንደሆነ ያሳያል ነገር ግን ለስባብ ነው ለተወዳጅነት ለመጥቀስ እንጂ ሐቂቃ መፍታቱ ግዴታ ነው ማለት አይደለም ይላሉ ኢማሙ አህመድ ይሄ ሁለት ማህሪዝ ለማስማማት የተፈለገ ነው ማለት ነው መፍታት የለብሽም አንደኛ እስላም የመጣው እስላም የመጣው ችግርን ለማንሳት መሸቃ ነገር ከመጣ እንደውም የማይፈቀደው የሚፈቀድበት ጊዜ ነው ያለው ጀናባ ማን ወራባ በሆኑና በጨረሱ ሰዓት ሴቶች ፍቱ ከተባሉ በጣም ችግር ላይ መውደቅ ነው የሚሆነው ከዚህ አንፃር ለስትህባብ ነው ፍችና ጠቢው አበጥረው ያሏት ይወደዳል ሲሆን ይመረጣል ለማለት እንጂ ከላይ ከደፋችበት በቂ ነው ብለዋል طيب ወደ አሁኑ ሐዲስ ሲመጣ وعن عائشه رضي الله عنها انها قالت እርሷ አለች ምን አለች እኔ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ትላለች ኢኒ ላ ኡሂሉ المسجد መስጂድን አልፈቅድም ብለዋል ነብዩ አለይሂ ሰላቱ ወሰለም ሊሐኢድን ወራባ ላይ ላለች ሴት ወራባ ላይ ላለች ሴት አልፈቅድም መስጊድ ላይ እንድትቀመጥ ወላ ጁኑቢን ጀናባ ለሆነም ወንድም ይሁን ሴት መስጊድ ላይ እንዲቀመጥ አልፈቅድም ብለዋል ያው ያልፈቅድም ማታቸው ሸሪዓው አይፈቅድም ማታቸው ነው رواه ابو داود وصححه ابن خزيمه አቡ ዳውድ ዘግቦታል እብኑ ኹዘይማም ሷሂህ ሲሉ ገልጸዋል ነው طيب በርካታ ዑለማዎች ሐዲሱን ሐሰን ነው በሚል ሄደዋል ኢብኑ ኹዘይማ ሰሂህ ሲሉት እነ ኢብኑ ቀጣን እነ ዘይላኢ ሐሰን ነው ብለውታል ዝሮ ዝሮ ሐዲሱ ሐሰን ነው የሚሆነው ያው ቁርአኑም ወይን ኩንቱም ጅኑበ ፈጠሃሩ የሚለው ጀናብተኛ ከሆናችሁ ታጸዳዱ ሲል መጸዳዳት እንዳለብን ያመለክታል እሳቸውም አልፈቅድም እያሉ ነው እዚህ ጋር አልፈቅድም ማለት لا ارخص للحائض والجنوب ان في المسجد መስጂድ ውስጥ ቁጭ ብለው እንዲቀመጡ እንዲቆዩ አልፈቅድ ማለት እንጂ ለማለፍ ከሆነ ይቻላል ወይም ኩንቱም ምንድነው አልፋችሁ ምትሄዱ ከሆነ ኢላ አብሪ ሰቢል ይላል ቁርአን ራሱ አልፎ ለመሄድ ካልሆነ በቀር ይላል አልፎ መሄድ ይቻላል ችግር የለውም እና ይሄ ሐዲስ ምንድነው የሚያሳየው ተህሪሙ ሉብስ الجنوب في المسجد ጀናባ የሆነ ሰው መስጂድ ላይ መቆየቱ የሚከለከል መሆኑን ነው አመል ሙሩሩ في المسجد መስጂድ ላይ አልፎ መሄድማ ከሆነ ለጀናብተኛ መሆን ለሃይደኛ فقد اجازه اكثر العلماء በርካታ ዑለማዎች ፈቅደውታል لقوله تعالى ولا جنوبا الا عابر سبيل حتى تغتسلوا ጀናብተኛ ሆናችሁ አትቅረቡ ይልና الا عابر سبيل መንገድ ላይ እንደው አልፋችሁ ለመሄድ ካልሆነ በስተቀር እንደ መንገድ ለመጠቀም አሁን حرም በአንደኛው በር ይገቡና አልፈው መሄድ ይፈልጋል ወደ ማዶ ከጀኑብ ወደ ሰሜን ከሰሜን ወደ ጀኑብ ወይም ከምስራቅ በኩል ወደ ምዕራብ ማለፍ ሲፈለግ የግድ በመስጊዱ ማለፍ ካለባቸው ችግር የለውም ማለት ነው እስከምትታሩ ድረስ አትቀመጡ ኢላ አብሪ ሰቢል አልፎ ሀጅ መንገደኛ ካልሆናችሁ በስተቀር ሶላት የሚሰገድባቸውን ቦታዎች አትቆዩባቸው አትቀመጡባቸው እስከምታጠቡ ድረስ አልፎ ለመሄድ ካልሆነ በስተቀር ማለት ነው ለችግር ከሆነ አልፎ ለመሄድ ከሆነ ሲፈቀዳል ነው ለዚህም አንድ ማስረጃ የሚያመጡት አንድ ጊዜ አይሻ መጣችና ነብዩ አለይሂ ሰላቱ ወሰለም አተካፍ ላይ ተቀምጠው እያሉ ግቢና መስጊዱ ሰጃዳውን ስጭኝ አሏት ስጪ በሚሏት ሰዓት አይ ወራባ እንትን ጀናባ ኮነኝ ማነው ወራባ ላይ ነኝ እኮ አለቻቸው እና ምን ችግር አለው የወር አበባሽ እኮ እጅሽ ላይ አይደለም እጅሽ ላይ አይደለምና ሀይድ ላይ ነው ያለሽ ሀይድ ላይ ብትሆኝም እጅሽ ላይ አይደለምና አንሽና ስጪ መስገጃውን ችግር የለውም ብለዋታል ይሄ በመስጊድ አልፎ መሄድ ይፈቀድላቸው ችግር የለውም ለሚለው ያመለክታል ብለዋል ሌላው ጃብር የዘገበው ሐዲስ አለ ካና አሐዱና የሙሩ ፊል መስጂዲ ጁኑበን ጀናብተኛ ሆኖ አንዳችን በመስጊድ ያልፍ ነበር ሙጅታዘን አላፊ ሆኖ ይጓዝ ነበረ ተቀማጭ ግን አይሆንም ማለት ነው ሌላ ደግሞ አንድ ዙሃ አቶ አብኑ የሳሪ በዘገበው ካነ ረሚን አስሐቢ ረሱልላህ የኩኑ ጁኑበን ፈየተወደው የነብዩ አለይሂ ሰላቱ ወሰለም ሱሐቦች ጀናባ ሆነው ባሉበት ሰዓት ውዱእ ያደርጉና ከዛ መስጂድ ይገባሉ እንደው ለመቀመጥም ከመናም ከፈለጉ መስጂድ ገባ ብለው ፈየተሐደቱና ነፊ ያወሩ ነበረ የሚል ነገርም አለ ውዱእ ካደረጉስ አሁንም ይቻላል ማለትን ይጠቁማል ይላሉ በዚህ ሐዲስ طيب ቀጥሉ ሰዓት ካለ السلام عليكم ورحمة الله وبركاته أستاذ يا مرحبا السلام ورحمة الله وبركاته وعنها قالت كنت أغتسل أنا ورسول الله صلى الله عليه وسلم من إناء واحد تختلف أيدينا فيه من الجنابة متفق عليه زاد ابن حبان وتلتقي طيب አሁን ደግሞ ቅድም ጀናባና ሀይደኛ የሆነ ሰው መስጊድ ላይ መቀመጥ እንደሌለበት አልፎ መሄድ ካልሆነ በቀር ለሚለው ነበር አሁን ደግሞ ምንድነው የሚነግረን ጀናባ የሚሆኑ ከወራባ የሚሆን በምታጠቡበት ሰዓት ወንድና ሴት ወይም ባልና ሚስት ማለት ነው ያው የሚፈቀድላቸው ማለት ነው አንድ ላይ ቢታጠቡ ችግር የለውም ነው ዋና አይሻ ረዲየላሁ ዐንሃ قالت كنت ነበርኩኝ አግተሲል ምታጠብ አነ እኔና ወረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሚን ኢናኢን ዋሂዲን ካንዲቃ የሆነ ባለ ነገር ወይ የሆነ ገንዳ ነገር ውሃ የኖረውና ከዛ አንድ ላይ እንታጠብ ነበረ አንድ ቃ ላይ ተختلف አይዲና فيه من الجنابه ተختلف ትተካካ ነበረ የመተካካ የኔ ሲወጣ የሳቸው ይገባል ማለት ነው ያው ምግብ የሚበላ ሰው አንድ ቦታ ላይ እጁን እንደ ተራ በተራ እንደሚልከው የኔ ሲሄድ የሳቸው ሲመጣ እንደዚህ እናደርግ ነበር ተختلፉ አይዲና እጆቻችን ይለያዩ ነበረ ይህ ዛቃ ላይ ይተካኩ ነበር ማለት ነው ተጥባቱ ምንድነው ከተባለ ሚነል ጀናበቲ ከጀናባ ከሆነው ትጥበት አንድ ላይ እንታጠብ ነበረ متفقون عليه بخاري ومسلم ሙስሊም وزاد ابن حبان ابن حبان ጨመረ ወተልተቂ አይዲና تختلف ብቻ አይደለም ማለት ነው ተختلف ብቻ ሳይሆን አንዳንድ ጊዜስ እዛው ገንዳው ላይ አንዱ ዕቃ ላይ እጆቻችን ይገናኙም ነበረ ወተልተቂ አይዲና እጆቻችን ይገናኙም ነበረ ብላለች ያው አንድ እቃ ላይ ባልና ሚስት መታጠብ አንድ ሐማም ውስጥ ሻወር ውስጥ ገብቶ መታጠብ እንደሚቻል ነው አንድ እቃ ላይ መታጠብ እንደሚቻል ነው ሌላው የነብዩ አለይሂ ሰላቱ ወሰላም ያማረ ስነ ምግባራቸው እዚህ ድረስ ነበር ማለት ነው ይሄን እንግዲህ እንደው ትንሽ ከበድ ያሉ ሰዎች የማያደርጉ ስራ ነው ለምሳቸው ጋር አንዱ መታጠብ ብዙዎች የማይጠቀሙት ነገር ነው ነብዩ አለይሂ ሰላቱ ወሰላም አብረው ይሄም ብቻ አይደለም እንደሱም ሩጫም አብሮ ሚስታቸው ጋር ያደርጉ እንደነበር የሚጠቁሙ አሉ እንደ የተለያዩ ቀልዶችና ጨዋታዎችም ይጫወቱ እንደነበረ ገራም አንድ ላይ ገብተው ይታጠቡ ነበረ ነው የሚሉን ያው እንድን ተገብረው ነገረ ከዚህ ሐዲስ የምንወስደው ትምህርት ምንድነው አንደኛ ጀናባ የሆነ ሰው ወንድም ሆነ ሴት መታጠብ እንዳለበት ይጠቁማል ሐዲሱ እንታጠብ ነበረ ብዙ ጊዜ ማለት ግዴታ ስለሆነ ሴትና ወንድ አንድ ቃል ላይ መታጠቡ ለዛ ለውሃው የሚያደርስበት ተጽኖ ነገር የለም ቢልጅማ ውሃው ይነጀሳል ሙስተዓመል ይሆናል የሚባል ነገር የለም በማህበር ሲታጠቡ ማለት ነው አንድ ጀናባ የሆነ ሰው እጁን ንጹህ ውሃ ውስጥ ማስገባቱ ውሃውን እንዳያጸዳቸው ይበክለዋል የሚባል ነገርም የለም በነበረው ንጽህናው እንደነበረ ይቀጥላል ማለትም ነው ነው ባል የሚስቱን ሚስት የባሏን ሀፍረተ ገላ ማየት አይቻልም ነው አይደል ነው ይቻላል ነው ይቻላል ነው አንድ ሐማም ገብተው እንታጠብ ነበር ካለች አይ ነበር ያዩ ነበር ማለት ነው የሚያሳየው ግልጽ ነው الله سبحانه وتعالى والذين هم لفروجهم حافظون አማኞችን ሲያሞግስ ሲያሞካሽ እንዲህ ናቸው እንዲህ ናቸው እያለ ሲገልጽ እነዚያ ናቸው እነርሱ ብልቶቻቸውን የሚጠብቁ ኢላ አላ አዝዋጅህም ማለት በሚስቶቻቸው ላይ ሲቀር አሁን ዝገም ብልቶቻቸውን የሚጠብቁ ማለት ሀፍረተ ገላቸውን ገልጠው የማያሳዩም ተብሎ ተተርጉሟል ዋናው ዝሙት የማይሰሩ ለማለት ነው ይሄ ግልጽ ነው ሌላው ትርጉም ደግሞ ብልታቸውን የሚጠብቁ ናቸው ማለት አያሳዩም ጥንቁቃኖች ናቸው ማለት ነው ነገር ግን ኢላ አላ አዝዋጅህም ለሚስቶቻቸው ሲቀር ለነሱስ አይደብቁም ማለት ነው አይደል አው ማመለከት አይማኑሁም فانهم غير ملومين ይላል ወይም ለባሮቻቸው ባሮቻቸውም ያው የገዟቸው ባሮች ኒካህ ባይኖርም አንድ ሴት ባሪያን አንድ ሰው ከገዛ ከኒካህ በላይ ነው ይላል ልክ ኒካህ ሲያስራት እንደሚፈቀድለት በገንዘብ መግዛቱ ከኒካህ በላይ ኃይል ቁዋ አለው ይላል እሷንም ማየት ይፈቀድታል ማለት ነው ሌላው استحباب التقليل من ماء الوضوء والغسل ውሃን አለማባከን መቀነስ እንዳለብንም ያሳያል የሐዲስ አንድ ቃ ላይ አንድ ላይ የታጠቡበት ምክንያቱ እሷ አንድ ባለ ውሃ ይዛ ገብታ ጨርሳ ደግሞ ሳቸው አንድ ባለ ውሃ ይዘው ገብተው ላለመጨረስም ተፈልጎ ነው ተብሏል እንደውም ሚንቀደህን ይቃሉ له አልፈረቅ የሚል ዘገባ አለ ያ እንታጠበት የነበረው እቃ ቀደህ ይባላል ቀደህ ማለት ደግሞ ፈረቅ ማለት ነው አለ ፈረቅ ማለት ምንድነው የሚጠጡ በትልቅ አቧሬ እንግዲህ በገጠር ያደጋችሁ ካላችሁ አቧሬ ከፍ ያለ ኩባያ ነገር ማለት ነው በርከት ያለ ሚዝ ነው የተወሰነ ማለት ነው እና ይሄን ሲተረጉሙት አነሁ ሰዓኒ ሁለት ቁና መስፈሪያ ሚዝ ነው ወይም ሶስት ቁና የሚይዝ ነው ጅምሁሩማ እንደሚያስቀምጡት ይላል እንግዲህ አንድ ቁና ማለት ያው ሊትር አካባቢ ማለት ነው ሶስት ማለት ደግሞ ወደ 3 ሊትር አካባቢ ይመጣል ማለት ነው እስከዛ ድረስ እያሉ ለማብራራት ሞክረዋል ሞክረዋል فيه فضل ازواج النبي صلى الله عليه وسلم የነብያችን አለይሂ ሰላቱ ወሰለም ሚስቶች ያላቸውን ደረጃ ይገልጻል እዛው ስለ ደረጃ ምን ይገልጻል ስለ ነብያችን ሚስቶች ደረጃ ምን ታየን ያሳያል እያለ ነው ሀዲሱ አሁን ነብዩና አለይሂ ሰላቱ ወሰላም ቀርበው እዚህ ያህል ደረጃ ማየታቸው ከሌሎች ካላዩ ሴቶች ይሄን ያህል ቀረቤታ ካላገኙ ሴቶች ይበልጣሉ ማለት ነው በተለይ በተለይ የአይሻ ጉዳይ ደግሞ በለጥ ያለ ነው ለምን አንደኛው ነብዩ አለይሂ ሰላቱ ወሰለም በርካታ ሚስቶችን እንዲያገቡ የተፈቀደበት ምክንያት ህክማውን ሲገልጹ ዑለማዎች ሐዲሱ እቤት የሚሰራውን ስራ የቤቱን ጉድ ሴቶች እንዲያወጡ ተፈልጎ ነው ታዲያ አንዷ ሴት ታወጣው ነበር ምን አስፈልገ ነው መቼም መደጋገም አይፈልግም አይሆንም ሴቶች ለዚህ ሲያመጡ ምንድነው አይሻን በቤተሰቦቿ ሐፍሳን በቤተሰቦቿ ሌሎችን በቤተሰቦቻቸው በዘራቸው ሲበትኑት ሐዲሱን ለዓለም ይሰራጫል ይሄው ዛሬ ለኛም እንደደረሰን ሁሉ ማለት ነው አንድ ሴት ብትሆን ምናልባት በአንድ አቅጣጫ ነው አንድ ኦሮሞ ቢያገባ በኦሮሞ በኩል የሚሰራጨው ማለት ነው አማራ ከደግሞ ወደ አማራው ክልል ይሄዳል ማለት ነው ትግሬው ሲባል እንደዛ ማለት ነው ስለዚህ ነብዩ አለይሂ ሰላም በርካታ ሚስት ያገቡበት አንዱ ይሄ ሲሆን እነዛ ሴቶቻቸው ደግሞ የታየችውን ተግባር ሳይደብቁ ለዓለም አውርተዋል አሰራጭተዋል ማለት ነው እነሱ ባይነግሩን ይሄ ሁሉ ማን ይነግረን ነበር جزاهم الله خيرا وبارك فيهن እንላለን እሺ አንድ ሐዲስ አለ መሰለኝ ስንቅሩና እናቀለን السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إن تحت كل شعرة جنابة فاغسل الشعر وانقل البشر رواه أبو داود والترمذي وضعفه ولأحمد عن عائشة أنه وفيه وفيه راوي طيب وعن ابي هريره ከሳቸው ተዘገበ ማለት ነው رضي الله عنه ስራቸውን አላህ ይወደድላቸውና انه قال እርሳቸው አሉ ምን አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ان تحت كل شعره جنابه ከየጸጉራችን ስር ከየጸጉር ስር ሁሉ ጀናባ አለ ስለዚህ ፈግሲሉ እጠቡ አሽዓረ ማለት ጸጉርን ጸጉርን በደንብ ጠቡት ወአንቁ አልበሻራ ሰውነትንም አጽዱ ብለው ተናግረዋል ይላል ሐዲሱ አቡ ዳውድ ትርሚዚ ቢዘግቡትም ወዱዓፋሁ ወضعفهና ወዱዓፋሁ ኢላየ በደንብ ክታብ ያዛችሁ ማለት ነው ወዱዓፋሁ ምን ማለት ነው ሁለቱም አርክመውታ ገባውን ማለት ነው ሁለቱም ለማለት ነው ወዱዓፋሁ ከሆነ ወዱዓፋሁ ከሆነ ለአንድ ሰው ነው ወዱዓፋሁ ለሁለቱ ነው የሚያሳየው ስለዚህ አሁን አቡ ዳውድና ትርሚዚ ናቸው የዘገቡት ሁለቱም ሐዲሱን ደካማ ነው ብለውታል ማለት ነው ወሊ አህመድ ኢማሙ አህመድ በዘገቡት ዘገባ አን አይሸ ተካይሻ በመጥቀስ ከአቡ ሁረራ ሳይሆን ሌሎቹ ከአቡ ሁረራ ነው የዘገቡት ረዲየላሁ አንሃ ነህውሁ ይህን የመሰለ ሐዲስ አለ ነገር ግን ወዲያው ሐዲስ ላይ በአይሻ በኩል በመጣውም ዘገባ ራዊን ዘጋቢ አለ ራዊ ማታውሪታ ማለት ነው መጅሁሉን ማንነቱ ያልታወቀ ማለት ነው መጅሁል ማንነቱ ያልታወቀ ሳውዲ ያላችሁ ሰዎች መጅሁል ታቀላችሁ ኢቃማ የሌለው ሰው መጅሁል ይባላል ማንነቱ ከመንግስት ጋር የማይታወቅ ማለት ነው ነገሩ አሜሪካ ማይጠፋ መታወቂያ መታወቂያ የሌለው ሰው መጅሁል ይባላል ማንኛውም አሁንም እዚህ ዘገባ ላይ ከሌ ከሌ ዘር ከነ ከሌ አካባቢ በከሌ እዛ አካባቢ የነበረው ከሌ የሚባለው ሰው ያልተባለ ከሆነ ማንነቱን ገላጭ ስለሌለ መጅሁል ይባላል ማለት ነው መጅሁል አለበት መጅሁል ካለበት ሀዲስ ምን ይሆናል ውድቅ ይሆናል ማለት ነው ውሸታም ይሁን እውነተኛ ይሁን ጥሩ ሰው ይሁን መጥፎ ሰው ይሁን ስላልታወቀ ማለት ነው ስለዚህ ሐዲሱ ሁሉም ደከመ ሐዲሱ ደክሟል ደረጃው ሁሉም የተስማሙበት ضعيف ነው በሚለው ነው ለማንኛውም ጸጉርን መታጠብ አለበት ነው ውሃ መንካት አለበት ነው እንደውም ሰረፈሻ ተፍቺ ነው እንጂ ቅድም ያጨቃጨቀው ጸጉር ይታጠባል ወይ አይታጠብም ወይ خلاف የለውም ይታጠባል ነው طيب መታጠብ አለበት ስሬት ከሆነ በላው ላይ ባይሆን ትድፋ እንጂ ይታጠብ ነው ያው ሁክሙን ለማሳወቅ ነው እያመጣ ያለው ደካማ ሐዲስም ቢሆን ጸጉር ማይቀርም እንኳን ሰውነት ለማንነት ተኩሽ ሻራቲን ጀናባ اما ان يحمل على ظاهره فيكون معناه كل شعره تحتها جزء لطيف من البدن لحقه الجنابه لا بد من رفعها باصابه الماء هذا الجزء واما يحمل على المبالغه فتكون مبالغه جائزه لا سيما في مواطن الحث والاهتمام እንግዲህ ሰውነታችን የሚበሰብ ቆዳ ያለን ሰዎች አለ የጣታችን መጋጠሚያ መዳፋችን በግልባጭ ስታውት ማጠፊያ ማጠፊያችን በራሚጅ ይሉት እሱ ሁሉ ፈልፍሎ በደም አዳርሶ ይጣበው ነው የሚፈቃዎችም በራሚጅ የጉልበታችን አካባቢ የሚሰበሰብ ሰውነት ያለን አሶቻችን መታጠፊያ መታጠፊያ አካባቢ ላይ የመሰብሰብ ባህሪ ያላቸው ቆዳዎቻችን እንዲዳረስ ያዛሉ እንደገና ብብታችን የመቀመጫችን መጋጠሚያ ክፍተቶች ሁሉ ውሃ እንዲደርሱ ያስፈልጋል ለማለት ነው ይሄን ሐዲስ ያመጡበት ምክንያት ዋናው ተደብቆ ሰውነት እንዳይቀር ነው እንጂ ጸጉር ስር ጀናባለና ጸጉሩን አስለቅቃችሁ ላጭታችሁ አንስታችሁ በስሩ ውሃ ለቀቁበት ለማለት ሳይሆን ሙባለጋ ለመስጠት ነው እንደው ያለውን ሰውነታችን ከማጠብ ወደ ኋላ እንዳትሉ ለማለት ለመጠቆም እንጂ ሐዲሱ ደካማ ነው ነው ዛሂሩ ሐዲሱ የሚያሳየው ያንን ጸጉር አንስታችሁ ጸጉር ማለት ነበር የሚያሳየው ግን ضعيف መሆኑ لله هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله